ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። በተከታታይ ለ38 ሳምንታት ስናቀርብላችሁ የነበረው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው የታሪክ ምሁሩና የመብት ታጋዩ ኡስታዝ አህመድ ዲን ጀበል መጽሐፍ ትረካ ከሙሀባ ጀማል ጋራ መጠነኛ ቆይታ አድርገን ከናንተ ከአድማጮች በቀጣዩ የታሪክ አምድ ዝግጅታችን ዙሪያ የቀረቡ ወይም የተነሱ ጥያቄዎች ላይ ትንሽ አነጋግሮ ያለው ተጠባበቁን። ጀዛከላህ ኸይር ሙሀባ ለትረካው። ውድ አድማጮቻችን ባለፈው ሳምንት እንደገለጽ ነው ዛሬ በሰላሳ ስምንተኛው ትረካ የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው የታሪክ ጸሐፊና የመብት ታጋዩ ኡስታዝ አህመዲን ጀበል መጽሐፍ አብቅቷል። ብዙ አድማጮች የተለያዩ ጥያቄዎችን ጠይቀውናል። ቀጣዩ ቅድ ምንድን ነው? ወይም ደግሞ የታሪክ አምድ ያዘጋጀው ምንድን ነው? ወይስ በዚሁ ይፈጸማል የሚሉ የተለያዩ ጥያቄዎችም እንደዚሁ ቀርበውልናል። ስለዚህ በተለይ የታሪክ አምድ ወዳጆች እና ተከታታዮች ካለፈው ሳምንት ጀምሮ በዚህ ጉዳይ ላይ ያሰቡ እንደነበረ ግልጽ ነው። እነዚህኑ ጥያቄዎች እንግዲህ ለአምዱ አዘጋጅና አቅራቢ ለወንድም ሙሀባ ጀማል ማቅረቡ አግባብ ነው የሚሆነው እና ውድ አድማጮች እነዚህን ጥያቄዎቻችሁን እንግዲህ ለሙሀባ አቅርቢያቸዋለሁ። የሚሰጠውን መልስ እንሰማለን። እንግዲህ ሙሀባ ጀዛከላ ኸይር። እስካሁን ድረስ እንግዲህ በሰላሳ 38 ሳምንታት ያንን ድንቅ መጽሐፍ ጨርሰሃል። አድማጮች እየጠየቁ ነው ምንድን ነው የሚቀጥለው የሚለውን ነገር እና እሱን እንመጣበታለን። ከዛ በፊት የመጽሐፉን የትረካውን ሂደት እንዴት ነው አንተ የምታየው? አድማጮች የራሳቸው የእይታ ሁኔታዎች አሏቸው። አንተ እንዴት ነው የምታየው? አዎ እንግዲህ ዛሬ የመጨረሻው part ነው ማለት ይሄ የኢትዮጵያ ታሪክ የመጨረሻ ነው ማለት አይደለም። ነገር ግን አህመዲን ጀበል የጻፈው መጽሐፍ መጽሐፉም ቢሆን የመጀመሪያው ክፍል ነው። ቀጣይ ክፍል ለመጽሐፍ እንግዲህ እየተዘጋጀ ባለበት ሁኔታ ላይ ነው ለስር የበቃው። ነገር ግን ያው ለህትመት የበቃው መጽሐፍ የመጨረሻ ክፍል ነው ዛሬ ያደመጥ ነው። ያው ታሪኩ መሳጭ እንደመሆኑ በበርካታ ሰዎች ዘንድ ከፍተኛ የሆነ ተቀባይነት ያለው እንግዲህ በኢትዮጵያ የኢትዮጵያ ታሪክ እንደምታውቀው ነው። እስከዛ ድረስ ብዙ የተዛነፉ ነገሮች አሉ። ከዛ በተረፈ በምሁራን ደረጃ የሚሰሩ ስራዎች ደግሞ ከኮሌጅ ውጭ ወጥተው ለህዝብ የደረሱበት ሁኔታ የለም እና ለህዝብ በሚስማማ መልኩ የቀረበ የመጀመሪያ ጽሁፍ ነው ማለት ይቻላል እና በዚህም የተነሳ ያው ከፍተኛ ተደማጭነትን ያገኘ ወይንም ደግሞ ከፍተኛ የሆነ ተቀባይነትን ያገኘ መጽሐፍ ነው እንደምታውቀው። Okay፣ ግልጽና ዋናው የአድማጮችን የእኛም ጥያቄ ምንድን ነው በሚቀጥሉት ሳምንታት የታሪክ አምድ ያዘጋጀው ከረመዳን በኋላ ሊሆን ይችላል። most probably ምንድን ነው የተዘጋጀው? ምንድን ነው ቀጣዮቹ አድማጮች ሊጠብቋቸው የሚችሏቸው ነገሮች? ቀጥሎ እንግዲህ በመጀመሪያ በዚህ ታሪክ ዙሪያ ላይ ትንሽ ውይይት ማድረግ ያስፈልጋል። ታሪኩን ዝም ብሎ ማቅረብ ብቻ ሳይሆን ከታሪኩ ምንድን ነው ጭብጡ ምንድን ነው? ይሄ ታሪክ ምን ይነግረናል? ስለ ራሳችንም እንዲሁም በአጠቃላይ ስለ ሀገሪቷ እንዲሁም በሀገሪቱ ውስጥ ባሉ የተለያዩ ህዝቦች መካከል በነበረው ግንኙነት ዙሪያ ያለን እውቀት በምን መልኩ ነው ይሄ ነገር ሊጨምር የቻለ የሚለውን ነገር እንወያይበታለን የተወሰኑ ሰዎችን የአይን ምስክር በሚል አርዕስት አምባሳደር አብደላ የጻፉት አንድ መጽሐፍ አለ። ያንን ለማቅረብ ዝግጅታችን አጠናቀናል። ያው ደራሲውንም አነጋግረናቸው መጽሐፉን ማቅረብ እንደምንችል ፈቃድ ሰጥተውናል ማለት ነው እና እሱ እናቀርበዋለን። ያው እሱ በተለይ ይሄ ዘመናዊ በሆነ የኢትዮጵያ ታሪክ ዙሪያ በሙስሊሞች ምን አይነት ሁኔታ እንደነበረ ከእሳቸው ታሪክ ያው የምንማረው ነገር ነው። <clears throat> እሳቸው በጣም ጥሩ በሆነ መልኩ ከልጅነታቸው ጀምሮ በትምህርት ህይወታቸው ከዛ በኋላ ደግሞ እንግዲህ በስራ ህይወታቸው በከፍተኛ የመንግስት ባለስልጣን ሆነው የሰሩ እንደመሆናቸው ውስጥ ያለውን ነገር ጠንቅቀው ያውቁታል። በኃይለ ስላሴ ጊዜ እንግዲህ ኃይለ ስላሴ ሳውዲ በሄዱበት ጊዜ አምባሳደር አብደላ እንደ አስተርጓሚ አብረው ነበሩ ከእሳቸው ጋር ከዛም በማስታወቂያ ሚኒስትርም እንዲሁም በውጭ ጉዳይ ሚኒስትርም ውስጥ ሰርተዋል እና በዛ ውስጥ ሙስሊም በመሆናቸው ይደርስ የነበረውን ሁኔታ በሚገርም ሁኔታ አቅርበውታል እና እሱን ለህዝብ እናስደምጣለን ብለናል። ኢንሻአላህ ጥሩ ሙአባ፣ እንግዲህ ጀዛከላህ ኸይር። አድማጮች እንግዲህ ያው በጉጉት የሚጠባበቁ ይመስለኛል። እንግዲህ ፕሮግራሞቹ እስከሚጀመሩ ድረስ እንደዚሁ ተጠባበቁን ኢንሻአላህ። የታሪክ አምድ ዝግጅታችን ራዲዮ ነጃሺ ከተመሰረተበት ከዛሬ 10 ዓመት ጀምሮ ባለማቋረጥ ምናልባትም በዋናነት ሲተላለፍ የነበረ ነው። የኢትዮጵያና የእስላም ግንኙነት የተተረከበት የኢማም አሕመድ ኢብራሂም አልጋዚ ሙሉ መጽሐፍ የተተረከበት የሐሰን አንጃሞ የጠልሃ ቢን ጃፈር ታሪኮች የተተረኩበት እንዲሁም የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘውን ዛሬ ያለቀውን የአህመድ ዲን ጀበል መጽሐፍ እንዲሁም ያልተጠቀሱ ሌሎች ታሪኮቻችን የቀረቡበት የዝግጅታችን ክፍል ነው። እነዚህና ሌሎችንም ታሪኮች በራዲዮ ነጃሺ በድምፅ የምታገኙ በመሆኑ ድረገጻችን ላይ ሰርች በማድረግ ልታዳምጡ ትችላላችሁ።